السلام عليكم ورحمة الله وبركاته طيب الحمد لله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه إخوتي وأخواتي في الله نتدارس اليوم من كتاب بلوغ المرام من أدلة الأحكام في كتاب البيوع في باب الإجارة باب الإجارة سلا إجارة يميقلصوا مقراف منا إن شاء الله تعالى رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي من يقرأ المثنى فليتفضل مشكورا أو مشكورة بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم وعن ابن عباس رضي الله تعالى عنهما أنه قال احتجم رسول الله صلى الله عليه وسلم أعطى الذي حجمه أجره ولو كان حرما ولو كان حراما لو لم يعطيه رواه البخاري طيب باب الإجارة እናንተ ባቡል ሙሳቃ ጋር ነው ሲያደረጉት አንተና ይሄ ባቡል ኢጃራ ይባላል ኢጃራ ማለት ቢከስር الحمزه ነው የምናነበው መስደር ነው ስሮ ቃል ነው ይሉታል አጀረሁ አጅረን ወኢጃረተን فهو ماجور ይባላል የተቀጠረው ሰውዬ ማእጁር ይባላል ያው ምን አጅርም የተወሰደ ነው ብለዋል አጅር ብለው ስበው ያነበቡ ሰዎች አሉ ሙሽተቃ ምን አጅር አንድ ነገር ስንሰራ ለሰራ ነው ምላሽ ወይም ልዋጭ የሚሰጠን ነገር አጅር ይባላል ዱንያ ላይ ምን ሰግደው ምን ጾመው አኺራ ላይ ጀነት ለማግኘት አይደለ አጅር ይባላል ያ አኺራው አጅር ይባላል አይዋድ እንደማለት ነው ወምን ተዋቡ ከአላህ የምናገኘው ሰዋብ አጅር ይባላል ለምን በስራችን ሰበብ ምክንያት ይመጣ ስለሆነ ማለት ነው لان الله تعالى يعود العبد على طاعته ام معصيته ሐራም ነገር ከወንጀል ነገር በመቆጠቡና በመሰበሩ አላህን በመገዛት ላይ ባለው ትግስት የሚመጣ ልዋጭ ስለሆነ ከቋንቋ አንፃር አጅር ማለት ሙጃዛት ማለት ነው አንድን ሰው መካስ ካሳ እንደ ማለት ነው እንግዲህ ኢጃራ የሚለው ከሸርዓ አንፃር አቅድ ነው የውል ስምምነት ነው ኢጃራ ማለት على منفعه مباحه معلومه የታወቀች የተፈቀደች በሆነች ጥቅም ላይ የምንዋዋለው ውል ኢጃራ ይባላል እቺን ቤት ልገነባልኝ ወይም እቺ የዚህን ቤት ዲዛይን ልታወጣልኝ ይሄን ያህል ልከፍልህ ይዋዋላሉ ግንባታ ይሄን ቤት ሊገነባ ሁለት ፎቅ ሶስት ፎቅ ከዚህ ቀን እስከዚህ ቀን ባለው ቀኑም ተወስኖ የሚገነባው አገነባቡ ምን ምን እንደሚሰራ ምን እንደሚያካትት ምን ያህል እንደሚከፈለው ታውቆ የሚሰራ የውል ስምምነት ነው ኢጃራ ማለት ወይም አው ሚን አይኒን መውሱፈቲን ፊ الذمه አንዳንድ ጊዜ ሰውየው ዕዳ ሊኖርበት ይችላል ዕዳውን መክፈል አይችልም ግን የጉልበት ስራ ወይም የሙያ ስራ አለው ሰውየው ናና ስራልኝ ይሄን እንዲህ እንዲህ ከሰራህልኝ አንተ ላይ ያለውን ደሞ እንትንን እሰር ይባላል አላ ይحል ኢጃራ አንድ ሰው ቀጥሮ ማሰራት ወይም መቀጠር በቁርአንም የጸደቀ ነው በሐዲስም የጸደቀ ነው በእጅማዕም የጸደቀ ነው እንዲሁም በቂያስ የጸደቀ በአራቱም የእስልምና መረጃዎች የተረጋገጠ ነው ቁርአን ምን ይላል መሰላችሁ ኢጃራ መቅጠርን በተመለከተ ልጆቻችሁን ለሚያጠቡላችሁ ሰዎች ከሰጣችሁ ያጠቡበትን ክፍያ ትከፍላላችሁ ይላል فإن أرضعن لكم فآتوهن أجورهن ይሄ ሴቶች ህግ ነው ሴቶች ባሎቻቸው እያጠቡ ሊፈቷቸው ይችላሉ ልጅህንን ካብሎ ማስረከብ መብታቸው ነው ከተፈቱ ነገር ግን ልጅን እናጠባል አጠባለሁ ካሉ ሴቶች የተፈቱ ሴቶች ማለት ነው ባሎች ደመወዝ መክፈል አለባቸው ያጠባችበትን አብራ ያያለች ግን አይከፈላትም ከባባ ከወጣች ነው የሚከፈላት ነው እዛው ሰውየው እየቀለበ ነው እየቀለበ ስለሆነ ትዳሯም ይዛለች እሱም ወጫው ሁሉ ሸፍኖ እየቀጠለ ስለሆነ ያው ከፍያው እዛው አለና ነው ከወጣች ግን የመቀለብ ግዴታ የለበትም ያው ኤደሬስ ካለ ድረስ እንጂ ከመቀለብ ግዴታ ስለሌለበት ልጁ ስላለ ልጁ ይዛለት የማይቀልበት መንገድ አይኖርም ደሞዝ ይከፍላል ነው የማባሮ ሳንሰው ነው طيب وفي قصه الهجره استاجر رجلا من بني الديل ነብዩ ሰለላሁ ዐለይሂ ወሰለም ወደ ሂጅራ ሲሄዱ ከመካ ወደ መዲና ያው መንገድ የሚያሳያቸው ምናምን ሰው ቀጥረዋል ጂኦግራፊ የሚያቅ መዲና ለመሄድ በየትኛው መንገድ አቋርጠው መሄድ እንዳለባቸው ሰው እንዳለባቸውና በሰላም ደግሞ መድረስ እንዳለባቸው ሰው ቀጥረው በዛ ነው ሄዱት ያመለክታል ኢጃራ መኖሩን ነው ወንድር የተባሉ ታላቁ ዓሊም اتفق اتفق على جواز الاجاره اتفق على جواز الاجاره كل من نحفظ قوله من علماء الامه ከህዝቦቻችን ዑለማዎች ሊቆች ውስጥ ንግግራቸው የሚያዝላቸው የሆኑ ዑለማዎች ሁሉ መቅጠር መቀጠር መቀጣጠር ይቻላል ብለው ተስማምተዋል ቂያሱ ደግሞ ይሄ ያልተቻለ ያም ይቻላል በጥቅም ላይ ጥቅሙ የታወቀ ሆኖ አንዱ አንዱ ሰው ካልቀጠረ ህይወት ራሱ መኖር አስቸጋሪ ነው የሚሆነው ስለዚህ ህይወታችን ኑሯችን ራሱ ይሄ ነገር መኖር እንዳለበት ቂያሱ ያመለክታል ማለት ነው ቂያስ እንደ ህሌና ነገር ነው ይሄን ህሌናም ይወቅሰናል ይሄን ህሌናም ያዘናል የምንለው ነገር ልክ እንደዛ ማለት ነው ቂያስ ማለት ብቻ በሌላ ማስረጃ ያለውን ተግባር አስታኮ የሚሰጥ ቂያስ ማለት ቀጥታ ወደ ሐዲሱ ንግባ وعن ابن عباس رضي الله عنهما قال احتجم رسول الله صلى الله عليه وسلم واعطى الذي حجمه اجره ولو كان حراما لم يعطه رواه البخاري ابن عباس ባስተላለፉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ታግመዋል احتجم ታግመዋል ረሱልላህ የአላህ መልእክተኛ ላገማቸው ሰው ደግሞ ወአጧ ሰጥተዋል الذي ያንን ሰው ሰጥተውታል ሐጀመሁ ያገማቸው ለሆነው አጅረሁ ክፍያውን ደሞዙን ዋጋውን ከፍለውታል ስለዚህ ስላገማቸው ገንዘብ መክፈላቸው ሐላል ነው መታገም አንድ ላገመው ሰው መክፈል ደሞዝ ከተቻለ መቀጣጠር መቅጠር ሰውን ሐላል መሆን ያመለክታል ወለው ካነ ሐራመን ማገሙም ሆነ ኢጃራ አንድ ሰው ቀጥሮ ማሰራት ሐራም ቢሆን ኑሮ ለም يعطيه ባልሰጡት ነበረ እንግዲህ መቀጠር ለባሪያ ብቻ እንዳይመስለን ማንኛውም ጨዋ ሰው ተቀጥሮ ሊሰራ ይችላል ነው واعطى الذي حجمه اعطى ሁለት መፍዑል ይፈልጋል ሁለት ተሳቢ ነገር الذي حجمه اول الذي حجمه ወሰገማቸው ሰጥተውታል ያገማቸው ሰው ተሰጭታ ነው የተሰጠው ደግሞ ምንድነው መፍዑል الثاني اجره ደመወዙን ሙሐመድ እንቁላል በላ ብንል ሙሐመድ የሚለው ቃል ምን ይባላል ሙሐመድ እንቁላል በላ በላ የሚለው ግስ ነው እንደምታውቁት እንቁላል የሚለው ምን ይባላል ተበልተው ነገር ስም ስም ነው መቼም ስም ነው የተበልተው ስም ነው በአረበኛ ተብሎ አማርኛ ጠይቃችሁ መፍዑል ቢህማ አረበኛ ነው طيب على اي حال ልክ አሁንም ወአጧ የሚለው ሰጠ መሐመድ ለአህመድ ከፈለው ብንል ወይም ሰጠው የሚለው ቃል ተሰጭታ ሁለት መሆን አለበት አንደኛ የሚሰጠው ሰውዬ ሁለተኛ ተሰጭታው ነገር ሁለት ተሳቢ ወይ መፍዑል ይፈልጋል ማለት ነው ስለዚህ ወአጧ የምንለው ሰጠ ግስ ነው አለ ሰጭተው የግሱ ባለቤት ነብያችን ናቸው ወአጡ ነብዩ እንደማለት ነው አለዚ ሀጀመሁ የሚለው ደግሞ የመጀመሪያው መፍዑል ነው አጅረሁ የሚለው ሁለተኛው መፍዑል ነው ነው ሁለ ሞከራችሁት ወለው ካነ ሐራማን ሐራም ቢሆን ኑሮ ሐራም ቢሆን ኑሮ ለሚውጥ ባልሰጡት ነበረ ሒጃማ ሒጃማ የሚለው ደምን መሳብ ማለት ነው መأخذ من الحجم ነው አይልመስ መሳብ መምጠጥ ወልሐጃሙ መሳስ ይባላል የሚያግመው ሰውዬ መሳስ መሳስ ይሄ ጁስ ነገር የሚሰባት ነገር መሳስ ይዋታል ያው መሳቢያ ስለሆነ ነው والحجامه صنعته والحجامه في كلام الفقهاء قيدت እንደበድ بإخراج الدم من القفا بواسطه المس በመሳብ መልኩ ካኝ ምንድን ማን ጅራት ምንድን ባለው አረገ አማርያም ጠፋብኝ ከአንገቱ አካባቢ ላይ ከኋላው የሚሳብ የደም አሳሳብ ነው ማንጅራት እንደው ከዛ በኩል የሚወሰድ ደም ነው አይ ከማንኛውም ሰው ከማንኛውም ይሁን ከወገቡ የሚወሰድ ደም በመምጠጥ ምን ይባላል ሂጃማ ይባላል ነው አላያል መታገም ለህክምና ጥሩ ነው ለህክምናው ሙያ ሁለተኛ ላገመው ሰው መክፈል ለላጨው ሰው መክፈል ይቻላል ነው ቀጥሉ وعن رافع وعن رافع ابن خديج رضي الله تعالى عنه قال قال رسول الله صلى الله عليه وسلم كسب الحجام خبيث رواه مسلم وعن رافع بن خديج رضي الله عنه قال قال رسول الله صلى الله عليه وسلم كسب الحجام خبيث رواه مسلم رافع ابن خديج ነው የሚያወራልን ነብዩ ሰለላሁ ዐለይሂ ወሰለም ይቀጥረው ተናግረዋል ነው የሚለው ምንድነው ያሉት ከስቡል ሐጃሚ ከስብ ወይም ውጤት በማገም የሚያገኘው ጥቅም ማለት ነው ከስብ ማለት خبيثን ቆሻሻ ነው ምን ማለት ነው እስቲ የቅድሙ ሐዲስ ላገማቸው ሰው ከፈሉ አለ حرام ቢኖር ቢሆን ኑሮ አይከፍሉም ነበር አለ ያሁኑ ደግሞ እሳቸው ቃል ነው የአጋሚ ሰው ከስብ ወይም ጥቅም ቆሻሻ ነው አሉ ኸቢት የሚለው በአረበኛ የተለያዩ ትርጉሞች አሉት ኸቢት ولا تيمموا الخبيث منه تنفقون ያለ ምሳሌ ቆሻሻውን አስባችሁ አመርጣችሁ ለማውጣት ስለዚህ ጋር ፈይዱ አላነ ከሰል ሐጀም خبيث ነው خبيث ማለት ዝቅተኛ ረዲ من الطعام ከምግብ ዝቅ ያለ በጣም የሚበላ ሆኖ የሚፈለግ ሆኖ ግን ርካሽ ምግብ አይደለም እንደቀላል ምግብ የሚታይ ውድ የሆነ ምግብ አለ ዝቅ ያለው ወይ ለምሳሌ ተራፊ ምግብ ማንም አይፈልገውም ስለሱ ይባላል ኸቢስ ይባላል ኸቢስነቱ حرام ነው ማለት አይደለም ሰው ብዙ የማይዋደቅበት የማይፈልገው ተራ ምግብ እንደማለት ነው አሁን እዚህ ተፈለገው فالخبيث هنا دناءه الكسب ولذا صح ان النبي صلى الله عليه وسلم امر الحاجم ان يأه ناضحه او رقيقه ሱብሃንአላህ ያው ዝቅተኛ የማይፈል አሁን በአገራችን ጫማ መጥረግ ሊስሮነት ዝቅ አድርገን ነው የምናየው ብዙም ጊዜ እንደገና ብረት ማጭድ ካራ ቢላዋ ምናላትም እሱ በተለይ እሱ የሚሰሩ ሰዎች የሚገባቸው ሰው የለም ዝቅ አድርገን የማየት ባህሪ ያለን ልክ እንደዛ አሁንም በማገም የሚመጣው ምግብ ነው ማለት حرام ነው ማለት ሳይሆን ጥቅ ያለ ነው የሚመረጥ ስራ አይደለም ለማለት እንጂ መስራትም በሱም ክፍያ መቀበል እንደሚበቃ ራሳቸው ከፍለዋል እንደገና ሌላ ቦታ ደግሞ የሚያገመውን ሰውዬ በማገም የምታመጣውን ገንዘብ ለባሪያህ ወይም ለፈረስህ ቀልበው ብለውታል ምን ደግሞ አለ ይሄም ምንድነው የሚያሳየው ያው ዝቅ ያለ ነገር ነው ጥሩ ነገር የሚመሰገን ስራ አይደለም የሚያሳየው ፈርኸቢቱ لا يراد به خبيث الحرمه حرام ነው ለማለት አይደለም እዚህ ቦታ ዝቅተኛ የማይፈልግ ስራ ነው ለማለት ነው ነው ያው ሳቸው ታግመዋል ላገመው ከፍለዋል የሚል ነገር ስላለ ማለት ነው حرام ያላደረግ ነው وفي الحديث دلاله على ان الحجامه من العلاج النافع لبعض الامراض ለአንዳንድ በሽታዎች ዋግምት በጣም ጠቃሚ መድኃኒት እንደሆነ ያሳያል እንዲሁም ጠቃሚ ሆኖ ሙባህ በሆነ ህክምና ሁሉ መታከም እንደሚቻልም ያሳያል ይሄ ማለት በአላህ ላይ መመካትን አይከለክልም ሰው ወደ ሐኪም ቤት ሄደ ማለት ወይም ደግሞ ሻዕብያ የባህል ህክምናዎችን ከጥንቁልና ጋር ያልተያያዙ ማለት ነው ሐላል ሙባህ የሆኑን ህክምናዎችን መውሰድ በአላህ ላይ ያለው መመካት ደከመ ተበላሽ የሚያስብል ነገር የለውም አህያይን ማስላለሁ አላህን ማምናለሁ እንዳሉ ሰውዬ طيب ቀጥሉ وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم قال الله عز وجل ثلاثه انا خم أنا خصمهم يوم القيامة رجل أعطى به ثم غدر ورجل باع حرا فأكل ثمنه ورجل استأجر أج ورجل استأجر أجيرا فاستوفى منه ولم يؤطه أجره رواه مسلم طيب እንግዲህ መቀጠርን መቀጠርን ስናነሳ ሰዎች ሰራተኛ ቀጥረው ሰራ የቤት ሰራተኛ ሊሆን ይችላል የውጭ ስራ ሊሆን ይችላል ቀጥረው ስራውን አከናውን የተቀጠረ ሰውዬ ደሞዙን አለመክፈል ማም ነገር ይታያል ከናካቴው ዞርበል አፍንጫህን ላሳት የሚሉ ሰዎችም አሉ በሙስሊም ሀገርም ሆነ በሌላው ሀገር ማለት ነው ይሄ ነገር ከባድ ወንጀል ነው ላወቀው ሰው ይሄን በተመለከተ አቡ ሁረይራ ምንድነው የሚሉን قال قال رسول الله صلى الله عليه وسلم قال الله عز وجل ثلاثه انا خصمهم يوم القيامه رجل اعطى بي ثم غدر ورجل باع حرا فاكل ثمنه ورجل سجر اجيرا فسوف منه ولم يعطه اجرا او اجره قال الله عز وجل الله አለ ብለው ነብዩ ሲናገሩ ሐዲስ ቁርስ ይባላል ቁርስ ያው አላህ ንጹህ ነው ቁርስ የሚለው ወደሱ አስጠግተው ነው ከአላህ የመጣ ሐዲስ ማለት ነው ያቸው ምን አለ ثلاثه ሶስት አይነት ሰዎች انا خصمهم እኔን የምከራከራቸው ከሳሻቸው እኔ ነኝ በአካል አላህ መቼ يوم القيامه በእለተ ትንሳኤ ቀን ማገታቸው መከራከራቸው እኔ ነኝ ሌላ ባለ የተበደለው ሰው አይደለም የጉዳዩ ባለቤት አይደለም የጉዳዩ ባለቤት ሆኜ የምቀርበው እኔ ነኝ አለ አላህ እንግዲህ አላህ ጋራ ማን ነው የሚከራከረው ግልጽ ነው አንደኛ ሶስት ናቸው ብለናል አንደኛ ረጁሉን አዕጧቢ ለአላህ ብሎ የሰጠ ثم غدر ከዚያም غدر ያደረገ غدر ማለት ምን ማለት ነው ቃሉን የበላ ማለት ነው ገድር የሚባለው ቃል ብዙን ጊዜ ለነፍስ ነው ጦርነት እናቆም ተብሎ ደምሰ ጦርነት ያቆማሉ በአላህ ቃል ይገባሉ ጦርነት ያቆሙ አታለሆዶ ይገላ ሰዎችን ይሄ ገድር ይባላል በገንዘብ በምን ከሆነ ኺያና ምናምን ነው የሚሉት ዙሮ ዙሮ ማታለል ማጭበርበር መክዳት ማነው ገድር ማለት ግን ነፍስ ላይ ሲሆን ነው ሩህ ላለው ነገር ሲሆን ነው ይላል በእኔ ስም ቃል ገብቶ ምንም ላይ ነካቸው ቃል ገብቶ ያንን ቃሉን አፍርሶ ሄዶ የሚጨፈጭፍ ማለት ነው አይቻልም hatta ክርስቲያን ጋርም ቢሆን ጦርነት እናቁም ተብሎ ከተቆመ ቃል መከበር አለበት ከማንም ጋር ይሁን ሁለተኛ ወረጁሉን ባሁረን ጨዋውን ወይም ጨዋዋን ሽጦ ፈአከለ ثمنه ዋጋውን ይበላል ባይበላውስ ቢጠፋበት ገንዘቡ ሽጦ አልበላውም ጠፋበት ሳንቲሙ ያው ነው በዋናነት የሚሸጠው መቼም ሊበላው ስለሆነ ነው እንጂ ያን የሚመጣውን ድርጊት ገለጹት እንጂ ቢበላውም ባይበላውም ታዩ አይቻልም ነው ማን ነው ይሄ በጣም መጥፎ ወንጀል በመሆኑ ጨዋን ሽጦ መብላት በጣም የሚያሳዝን ከባድ ወንጀል ነው ስለዚህ ነው የሚከራከረው አላህ ሶስተኛ ወራጅሉን ሰውየ ነው ወስተጀረ አጂራን ቅጥረኞችን ይቀጠረ እና ፈስተውፋ ምንሁ ያ ቅጥረኛ የተቀጠረበትን ነገር ያሟላ ማለት ነው ነገር ግን ወለም ባለቤቱ የቀጠረው አልሰጠውም አጅረው ደሞዝን ያልሰጠው የሆነ ሰው ነገ ቂያም ቀን መከራከርለት እኔ ነኝ ጉዳዩ ባለቤት የምቀርበው ብሎ አላህ Subhanahu Ta'ala ተናግሯል ነው ሶስት ማለት ከሶስት አይጨምርም ማለት አይደለም አሁን ላይ ሶስት ይናገሩ እንጂ ዚክሩ العدد አንድ ቁጥር መጥቀስ ليس تقيدا ከዚህ በላይ የለም ሶስት ብቻ ናቸው ማለት አይደለም ሌሎችም ደግሞ ይኖራሉ አላህ ቆሞ የሚከራከርባቸው ጠበቃ ሆኖ ማለት ነው ስለዚህ አሁን ሶስት ተነገሩ ሶስት ማለቱ ችግር የለውም ነው እኒህን ነገሮች ልንርቃቸው ይገባል ዋናንት በአላህ ስም ቃል ገብቶ አታሎ ሰዎች መጨፍጨፍ መግደል እንዲሁም ጨዋውን መሸጥ ጨዋ አይሸጥም አሁን በአለም አቀፍ ህግ ራሱ ሰውን መሸጥ በጥቅሉ ባረሙ ምን ይሁን መሸጥ حرام ነው አልትጃሩ ቢልበሸር የሚል ነገር አለ በዚህ በሊቢያ በዛው እየተሸጠ የምታውቁት የምትሰሙት እንግዲህ ይሄ በጣም ከባድ ወንጀል ነው በተለይ ሁር የሆነውን ሰው መሸጥ ጭራሽ ሊሆን የማይችል ነው ነው ሁር ማለት ምን ማለት ነው ማንኛውም ተራ ሙስሊም ቢማረክም ቢወሰድም ምን ቢልም በሰው ቁጥር በጥራት ቁጥር ውስጥ ቢገባም ባሪያ ሊሆን አይችልም እሱን መሸጥ አይቻልም ሽጦ ዋጋው ገንዘቡን መብላት ነው ሌላው ቅጥረኛን ቀጥሮ የተቀጠረው ሰው ስራውን ከሰራ ደሞዝ ይገባዋል እሱን አሰጥም ብሎ የበላ ሰው አላህ Subhanahu Wa Ta'ala እንደሚከሰው ነው በግልጽ የሚያሳየው አዕጡል አጅር አጅረው ቀብለ አይጅፍ አረቁ የሚል ሐዲስም ሊመጣ ይችላል ላቡ የደከመበት የለፋበት ላቡ ሳይደርቅ ክፍያውን ክፈሉት የወር ደሞዝ በየቀኑ መክፈል ያቅታችሁ በወሩ ላይ ክፈሉ ከ25 እስከ 30 ባለው እንደወላችሁ መሰረት ከዛ ሳለፈው ሶስት ወራት ደሞዝ መያዝ ያው ሰዎችን ማሰቃየት ነው ይሄ ነገር ደግሞ ከባድ ወጀ ከመሆኑ የተነሳ ጉዳዩም ጉዳይ ብሎ የሚይዘው ነገ ቂያም ቀን አላህ Subhanahu Wa Ta'ala ነው ነው حر ማለት خلاف العبد عباره ተቃራኒ حر ይባላል طيب ሑራህ ከሆነ ደግሞ ከገባሽበት ለሴቷ ነው ጨዋ ሴት ማለት ነው خلاف الامتي የሴት ባሪያ ተቃራኒ ማለት ነው لفظ الحر حر የሚለው ቃላት ከቋንቋ አንፃር ባርነት የሚባል ነገር ላልነካው የተቀመጠ ነው ሐቂቀቱ في بني ادم አደም ልጅ ላይ ሁር ነው ከማለት አዎ ባርነት አልነካውም ማለት ነው አንዳንድ ጊዜ ግን ከሰው ልጅ ውጭ ላለ ነገርም ከለኮ ሁር ነው ይሄ እኮ ሁር ነው ይሄ አህያ ሁር ነው ይላል ለምሳሌ የበቅሎ ሁር ነው ይላል ምን ማለት ነው መጃዝ ነው ጨዋ ነው ጨዋ እንደማይሸን እንደማይለወጥ እኔ ይሄን እንሰሳ ለቅቄዋለሁ ትቼዋለሁኝ አልነካውም እንደማለት ነው እንጂ መጃዝ ነው ሌላው ላይ ፋከረ ሰመነህ የሚለው መብላቱን ማንሳታቸው ከዛ ውጭ ያለው ሲቻላል ማለት አይደለም በጣም ነው መብላት ስለሆነ ነው ሁሉ ሰው የሸጡ መብላት በጣም ከባድ ስለሆነ እሱን ጠቀሱት እንጂ ያን ሳንቲም ግብር ቢከፍልበት የቤት ኪራይ ቢከፍለው ተለያዩ ነገሮች ቢገዛበት ልብስ ቢገዛበትም ያው ነው እንደበላ ይቆጠራል ነው እነዚህ ሶስት ወንጀሎች ከባድ ወንጀል ናቸው ለምትጠነቀቃቸው ይገባል ያ አዩሃ الذين امنوا اوفوا بالعقود الى ላሽሩስን فبما نقضهم ميثاقهم አለ ቃል ኪዳናቸውን በማፍረሳቸው ሳቢያ لعناهم ረገምናቸው አለ ቀድሞዎችን وجعلنا قلوبهم قاسيه ልቦቻቸውንም ደረቅ አደረግነው ይላል سبحان الله ነብዩ ሰለላሁ ዐለይሂ ወሰለም واذا حصرت اهل الحسن የምሽግን ባለቤቶች ከበህ ባስክ ሰዓት እና እነሱ በመከባቸው ሰዓት የአላህን ቃል ሰጡን የነብዩን ቃል ሰጡን ለምን ላታረጉን ካሏችሁ እሺ ብላችሁ ቃል እንዲያሰጡ አሉ የራሳችሁን ቃል ግቡላቸው እንጂ በአላህ ቃል ገብተላችሁ በነብዩ ቃል ገብተላችሁ እንዳትሉ አላህ በዚህ ጉዳይ አይነካችሁም ነብያችን አይነካችሁም ብላችሁ ቃል እንዳገቡላቸው ማፍረስ ቃልም ማፍረስ ከመጣ እኮ የራሳችሁን ቃል ስጧቸውና በራሳችሁን ቃል ብታፈርሱ ይሻላል በአላህ ስም ቃል ገብታችሁ ማፍረስ የለባችሁም አሉ እሺ ሐዲሱ ብዙ ነገሮችን ያመለክታል ያው መቅጠር መቀጠር የሚቻል መሆኑን من العقود الجائزه المفيده النافعه ጠቃሚ የተፈቀደች ውል ስምምነት መሆኗን ያመለክታል ሌላው ደሞዝ በአኺራ ምን ይከፈላል ነው اثبات الجزاء في الاخره واثبات يوم القيامه የቂያም ቀን የሚባል ነገር እንዳለ ሐዲሱ ያመለክታል وهو مما عرف من الدين بالضروره አኺራ የሚባል ነገር መኖሩ መቼም በግልጽ የታወቀ ነገር ነው ይላል ሌላው ካፊሮች ሙአሃዳ ቃል መግባትና ስምነ ካፊሮች ጋር ይቻላል ላንነካችሁ ብሎ ቃል መስጠትም ይቻላል ለኢስላም ሆነ ለሙስሊሞች እነሱ ጋር መደራደሩና መፈራረሙ ወሳኝና ጥቅም አምጪ ሆኖ ከታየ ማለት ነው ረጁል አላለ አዩማ ረጁልን ምንድነው ሐዲሱ ወረጁልን ሰጀራ አለ ወምራቱ ሴትስ ብትሆን ሴቷ ግንበኛ ቀጥራ አሰርታ ዘርበሉ ብትል ደሞዝ ይቻላል አይቻልም ስለዚህ ለምን ነው ረጁልን ያለው الرجال قوامون على النساء ስላለ አላህ የቤት ኃላፊ ብዙ ጊዜ የሥራ ኃላፊ ወንዶች ስለሆኑ እንጂ ሴትን ብትሆን ይፈቀድላታል ወንጀል አይነካትም ማለት አይደለም ሌላ ወስት ፈስተውፋ ምንሁ ማለት ምን ማለት ነው የተቀጠረው ሰውዬ የተቀጠረበትን ስራ ፈጸመ አጠናቀቀ ማለት ነው ይሄን ሲል ምንድነው ያላጠናቀቀ ቅጥረኛ ደሞዝን አምጡ በጭቃጭቅም የለበትም ባይሰጥም ወንጀለኛ ያደርግም ድርጊቱ ማለት ነው ሙሉ ቀን ስራ ተዋውሎ ቀን አልፈልግም ብሎ ከሄደ ራሱ ጉዳይ ወይም ደግሞ ይሄ ስራ ከዚህ ሰው ሰራለሁ ብሎ እስከ finishing ያለውን ሰራለሁ አለ ኋላ ላይ ሳይፈጽም ቀረ አይገባው ማለትም ያመለከታል ሀዲስ ነው وعن ابن عباس رضي الله تعالى عنهما أن رسول الله صلى الله عليه وسلم قال إن أحق ما أخذتم عليه أجرا كتاب, كتاب الله أخرجه البخاري طيب وعن ابن عباس رضي الله عنهما أن رسول الله صلى الله عليه وسلم قال إن أحق ما أخذتم عليه أجرا كتاب الله أخرجه البخاري በደንብ ያዘህን ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ይቀጥለውን ተናግረዋል ምን ብለው ان احق ما اخذتم إن أحق ما أخذتم عليه أجرا أحق ما በጣም የተገባ ሊሆን ይገባዋል የሚባል ነገር ማخص ማለት በስለ የተቀበላችሁበት የያዛችሁበት አጅር ክፍያማ ነው ዋጋ ከምትቀበሉበት ሁሉ ይበልጥ ዋጋ ልትቀበሉበት የሚገባ ነገር ቢኖር ኪታቡላህ የአላህ ቁርአን ነው የአላህ ቁርአን ነው ዋጋ ላወጣ የሚገባው ከሁሉም በላይ ያለ ነው طيب اخرجه البخاري ቡኻሪ ዘግቦታል ነው ሌላ ቦታ ላይ ቁርአንን አትብሉበት የሚል ሐዲስ አለ አይደል ከመጣም እናየዋለን ያ ደግሞ ደሞዝ ከተቀበላችሁበት ዋጋ ከተከፈላችሁበት ከሚከፈልባቸው ጉዳዮች ውስጥ ትልቁ ኪታቡላህ የአላህ ቁርአን ነው አጅረን ማለት ጀዛኡል አሚል አላ አንድ ሰራተኛ በስራው የሚሰጠው ማለት ነው በአንዳንድ ቦታ ይሰመል ኪራ ኪራም ይባላል አጀረከላህ እንላለን አንድ ቤተሰብ የሞተበትን ሰው አጀረከላህ አዘመ الله اجرك እንላለን بمعنى አይ አዕጣከ الله اجره የሙሲባህን ያጋጠመህን መከራ ክፍያ አላህ ይክፈልህ ስንል ማለት ነው طيب እዚህ ጋር ሐዲሱ የሚያመራ ቁርአንን በማስተማር ደሞዝ መቀበል ይፈቀዳል ማለት ነው በተለይ አስተማሪው ፍላጎቱ ደሞዟን ሳይሆን ሰዎችን የእውቀት ባለቤት ከቁርአን ጋር ያላቸውን ትስስር የበለጠ ለማድረግ አስቦ ከሆነ በጣም ትልቅ ስራ ነው ይመሰገናል ይሄ ሰው ቁርአንን ቀርቶ ቁርአን ያህፍዛል ይደጋግማል አላህን ለመፍራትም ሶላት ለመስገድ የሚጠቀመው ቁርአን መቅራቱ ብሎ አስቦ ካቀራ ደሞዝ ቢቀበልበትም ይሄ ትልቅ ሐሳብ ነው ትልቅ ነገር ነው ጠቃሚ ዕውቀቶችን መበተን ማሰራጨት ማለት ነው እና ሼኹል እስላም እዚህ ላይ ምን ብለዋል اتفق الفقهاء على الفرق على الفرق بين الاستئجار على القرب وبين رزق اهلها ፉቀሃዎች ልዩን ማነው ተስማምተዋል አለል ፈርቂ ልዩነት እንዳለ በይነ الاستئجار على القرب او قرب በሚያቃርብ ነገር ላይ በመቀጠርና وبين رزق اهلها የሥራውን ባለቤቶች ርዝቅ ሲሳይ በሲሳው መካከል ልዩነት እንዳለ ተስማምተዋል ነው የሚለው ለምሳሌ ርዝቁል ሙቃቲላ የወታደር የተዋጊዎቹ ደሞዝ ማለት ነው ወልቁዳቲ የዳኞች ወልሙአዚኒን የአዳን አድራጊዎች ወልአኢመቲ ያሰጋጆች ደሞዝ በማሰገራቸው አዳን በማድረጋቸው በፍርድ በመስጠታቸው ጥላትን በመዋጋት የሚቀበሉት ጃኢዝም ቢላንዛ ያለምንም ኺላፍ ያለምንም ጭቅጭቅ ይቻላል ወአመር ሲጃሩ በቁርአን ማመቀጠር ፈላ የጁዙ እንዳክሰርህም አብዛኞቹ ዘንዳ አይፈቀድም እስቲጃር ማለት አንድ ቤተሰብ ይሞትብናል ለምሳሌ አንድ ሰው መጥቶ ቁርአን አንድ ያختምልኝ ቁርአን አምስት ጊዜ ያختምልኝ እናቀራልኝ ክፍያ ከፍልሃለሁ ማለት ነው ይሄ ለጥያቄ ነው ራሱ የሚቀረው ሰውየው ያ ቁርአን የቀረው ሰውየው መጥቶ ቀርቶት ነው የሚሄደው ደሞዝ ይቀበላል ይሄ አይቻልም ቁርአን አትብሉበት ማለት አንዱ ይሄ ነው ሁለተኛው በቁርአን ያሳበባችሁ መብሊያ መልእክቱን ተልኮ መተግበር ሳይሆን የምትፈልጉት እሱም ማታለል አንዳንድ ሃይማኖትን ሽፋን አድርገው ምን አደረጉ እንደምንለው ማለት ነው ልክ እንደዛ ተጠቀሙት ቁርአንን በአግባቡ ለህዝቡ ለማስረዳት ለማቅራት ለማድረስ እሰቡበት ወደ አላህ መቃረብ ፈልጋችሁ ሰዎችንም ወደ ቁርአን ለማቅረብ ፈልጋችሁ ግቡበት እንደማለት ነው እሺ እንግዲህ ኢማሞች ሙአዚኖች ምናምን ይሰጣቸው የሚሰጣቸው ክፍያ አለ ማለት ይሄ እንደ ሲጀራ አይወሰድም ስራቸውን ጥለው ለሰው አገልጋይ በመሆናቸው ሚን ቤቲ ቤተል ማል ከሙስሊሞች የግምጃ ቤት የሚከፈላቸው ክፍያ መኖር አለበት ለምን للاعانه على الطاعه እየሰሩት ያለው ስራ ትልቅ ስራ ስለሆነ በዛ ላይ እንዲገፉበትና እንዲቀጥሉ እንዳያቋርጡብን የምንሰጠው ክፍያ ነው እንጂ እንደው ለደሞዝ አብረው መቶ የሚገቡበት ስራ አይደለም ነው የሚለው አቡ ሐኒፋ እና ኢማሙ አህመድ ጭራሽ ቁርአን በማስተማርም ቢሆን ደሞዝ መቀበል አይቻልም የሚል አቋም አላቸው ወፈረጋዝ ነው وعلى اي عمل يختص ان يكون القائم به المسلمين كالقضاء وامامه الصلاه والاذان አይቻልም አሉ ለምን علمت ناسا من اهل الصفه في القران فاهدى الي رجل منهم قوسا فذكرت ذلك للنبي صلى الله عليه وسلم فقال ان سرك ان يقلدك الله قوسا من نار فاقبلها يميل حديث قال ምን ማለት ነው አህሉ ሱፋ የሚባሉ አቡ ሁረራ ይማሩበት የነበረው የበረንዳ ባለቤት እንደማለት ነው መስጊድ የማይለቁ የመስጊድ እርግብ የሚባሉ ሰዎች ነበሩ አልሱፋ ይባላሉ ያው ሱፍያ የሚለው ከዛ የመጣ ነው ይባላል ስያሜው በአንዳንድ አባባል አላየህ አህሉ ሱፋት የበረንዳ ባለቤት ማለት ነው እነሱ ቁርአን ጋር ትግል ዒልም ጋር ነበር የኖሩት እና የሚበሉ ምናምን ነገር የላቸውም ያው ከህዝቡ ከምን የሚያገኙት እንደገራሽን ደረሳ ማለት ነው እና አንድን ሰው ቁርአን አቀራሁትና ነው የሚለው አለምቱ ናስን ሰዎችን አስተማርኩኝ ምን አህል ሱፋ የሆኑትን ቁርአን አስተማርኳቸው አንዱ ከመሐከራቸው ቀውስ ሰጠኝ ዴጋን ወይም ደግሞ ወሰንጠር እንለዋለን ሲሰጠኝ ያችን ነገር ህጅ ለነብዩ አለይሂ ሰላቱ ወሰለም ያስተማርኳቸው ሰዎች የሆነ ደስታ ሰጡኝ ከፈሉ ብዬ ስነግራቸው ያው ይቻላል አይቻልም ወይ ነው የቂያም ቀን ከእሳት የሆነች ቀውስ ወይም ወሰንጠር እንዲሰጥህ አላህ ከፈለክ ተቀበል አለዛ ይቅርብህ ነው ካልፈለክ ምን ማለት ነው መቀበል የለብን በማስተማር መቀበል የለብን ማለት ነውና አይቻልም ብለው ኢማሙ አቡ ሐኒፋና ኢማሙ አህመድ ዘዋል ሌሎቹ ግን جمهور العلماء ከነዛ መካከል ኢማሙ ማሊክና ኢማሙ ሻፊዒ አራቱ መዛህቦች የሚገኙበት ሲሆን ቁርአንን በማስተማር ደሞዝ መቀበል ይቻላል እንዲሁም በማሰገድ አዳም በማድረግና በመሳሰሉ መልካም ስራዎች ደሞዝ መቀበል ይቻላል ማስረጃው ምንድነው ሲሏቸው አቡ ሰይድ ኹድሪ የሆነ ቦታ ላይ ሲሄዱ ሰዎችን አስናግሩን ብለው ጠይቀው አናስናግሩን ብለዋቸው በአጋጣሚ አንዱን ግንጥ ነገር ነደፈችው የአካባቢውን ሰው ነው የቀብለውን ሐላፊ ግንጥ ነገር ነደፈችው የጨነቀ ሰው ምን ይላል እንደሚባለው ቅድማና አስናግሩን ያሏቸው እንግዶች አሁን እየሮጡ ሄደው ባካችሁ አለ የምንለው ሰዋችን ህዝባ ወገናችን በ በእባብ ወይም በጊንጥ መርዝ ተነርፏልና መድሃት የሚያካለ ከመሐከላችሁ ተባበሩን አሉ ሷቦች ሁሉ ድንግጥ አልን ይላሉ አንዱ ብድግ ብሎ ያለው ኋላ መድሃት እንደሚያውቅ አናውቅም አሉ እኛ ያለው ያድነዋለሁ ቢዝኒላህ ግን አላ 30 ፍየል ተከፈኝ ቃል ገቡልኛል ቅድም የተነፈጉትን መስንግዶ አሁን ያመጣ ነው አራ ችግር የለም እንደህን የሚያከሰው ማጠፍቶብን ግን ካዲያን ክልል ችግር የለም ማለት እሺ ተስማሙ ከዛ በኋላ ፋቲሃን ቀራራና ተፈተፈ ሲግደ ሰውየውን ከተኮረተፈ ፈረስ ሲፈታ እንደው እንደሚፈረጥተው ሰውየውም እንደልቡ ተሰብስቦ ተቀምጦ ነበረው ወዳውኑ ጉዞን ቀጠለ ይላሉ ከዛ በኋላ ፍየሎች ሊቀበሉ ይበሉ ሲሉ ነብያችን ሳንጠይቅም አንበላም ብለው ወደ ነብያችን መጡና ጠየቋቸው ማናስ ማን ነው ፋቲሃ መድኃኒት መሆን ያሳወቀ ብለው ነብያችን ተገረሙና ለኔም አካፍሎኝ አሉ ይበቃሉ ይሄን ነገር መብራት ስላቸው ለኔም አካፍሎኝ ነው ይሄው ቀርቶ አይደለ ፈውሶ አይደለ ደሞዝ የተቀበለው ባይበቃ ኑሮ ነብያችን የመጫጸርቁት ነበረ አንዱ ይሄን ማስረጃቸው ሁለተኛው ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ድረውታል አይደል በምንድን ነው የዳሩት ቁርአን ሊያስተምራት አግቡ ብላ ወደ ነብያችን መጣች ደፋራጉ ወዝ ወይም ቆንጆለዋ እሳቸው ሲያዋት ያወፋቱ ሊመርጣት አልቻለም ግራ ገባቸው እንዲህ ለማለትም ከበዳቸው ያው አጠገባቸው የነበረው ጎበዝ ካልፈለኳት ነው ያለው አላቸው ምን አለህ መስጣት ነገር ስጦታ ግድ ነው ካለሽ ሽል ዳርሃሉ የለኝም ማለት ፈልጋሉት አልተገኘም መጨረሻ ላይ አፈስከው ቁርአን አለ ያሉ ሳዋለ በልንግዳስን አስተምራት አግባት ብለው አጋብተዋል አሁን በማስተማር ገንዘብ አገኘ ማለት በተዛዋሪ የሚስ መህር ቀረለት ይሄም መፈቀሩን ያመለክታል አሉ وهذا القول روايه عن الامام احمد امام احمد ብዙ ጊዜ ሁለት ቀውል ኖራቸው እዚህ ላይም ተስማምቷል ይባላልም وبه افتى متاخر الحنفيه ከሐነፊያ ሙሪ መጨረሻ የመጡ ሰዎች ይበቃል የሚል ነገር ፈትዋ ሰጥተዋል وجوزه الشيخ تقي الدين الحاجه አስፈላጊው ከተገኘ ይቻላል ወደሚልም የፈትዋ የሰጡ ሰዎች አሉ አሉ ከተማ ሸይኾች ተስማምተውበታል ብቻ ሰውየው አላማው በማሰገዱ ደሞዝ አባዳው ደሞዝ መሆን የለበትም ስራው ነው ኢባዳ ነው ለሰዎችም እየመራን ያለው ለሰዎችም እያገለገለ እስካለ ድረስ ቢቀበልና ቢያገኝ ችግር የለውም ማለት እንጂ አላማው ለደሞዝ ብቻ ከሆነ አይሆንም ነው አንዳንድ ጊዜ መንግስት ጋር ብለው በፖለቲካው የማይፈልጉትን ስራ ዝም ብለው ደሞዝ ለማግኘት የሚሰሩ ሰዎች አሉ እንደዛ ከሆነ አይቻልም طيب ቀጥሎ وعن ابن عمر رضي الله عنه قال قال رسول الله صلى الله عليه وسلم أعطوا الأجير أجره قبل أن يجف عرقه رواه ابن ماجه وفي باب عن أبي هريرة رضي الله عنه عند عند أبي يعلى والبيهقي وجابر عند الطبراني وكلها ضعاف جزاهو <coughs> طيب وعن ابن عمر رضي الله عنهما أنه قال قال رسول الله صلى الله عليه وسلم اعطوا الاجير اجره قبل ان يجف عرقه رواه ابن ماجه كعبد الله بن عمر ተዘግቧል የሁለቱም ስራ አላህ ይወድላቸውና ነብዩ ሰለላሁ ዐለይሂ ወሰለም ይቀጥረው ተናግረዋል አሉ አዕጡል አጅረ ቅጥረኛን ከፈሩት ስጡት አጅረሁ ደሞዙን ዋጋውን ክፍያውን قبل ان يجف عرقه ላበቱ ከመድረቁ በፊት ማለት ውሎ ሳያድር ስራው እንዳጠናቀቀ ከፈሉት ብለዋል ሐዲሱን ኢብኑ ማጀህ ዘግበውታል وفي الباب በዚህ ዙሪያ አንድ ማለት ነው وفي الباب ማለት عن ابي هريره كابو هريره ተዘግባለ ከአቡ ዑመር ሌላ ማለት ነው ወይት عند ابي يعلى አቡ يعلى የሚባል የሐዲስ ባለሙያ ነው እሱ ክታብ ላይ ማለት ነው ወልበይሃቂ በበይሃቂ ጋርም እንደዚሁ ወጃቢርን وفي الباب عن جابر እንደማለት ነው ከጃብር የተዘገበ አለ ደግሞ እንደ ጦበራኒ ጦበራኒ ጋር የሚገኝ ሆነ وكلها ضعاف ሁሎችም ዘገባዎች ደካማዎች ናቸው ضعፍና አለባቸው የጃብር ምሁን የአቡ ሁረይራም ሆነ እንዲሁም የኢብኑ ዑመር እያሉን ነው ኢብኑ ሀጀር ናቸው ነገር ግን ሐሪሶች ደካማ ሐሪሶች ድክመታቸው በጣም ታች የመታ ካልሆነ የወረደ ካልሆነ ተጠጋግሞ ወደ ሐሰን ይመጣልና መጅሙዑ ሐዲሱ ሐሰን ነው ብለውታል ጥሩ ነው من الشيخ الألباني عندهم وجملة القول أن الحديث صحيح الإسناد عندي ይህ ሐዲስ ሰነዱ ሌጋ ትክክል ነው ምንም ችግር የለበትም የሚል ነገር ተናግረዋል ይላል አላየሃል ሐዲሱ ወደ ሐሰና ምተውታል ያመረህማ ይሰራበታል ማለት ነው ቀብራ የጅፋ አረቁ ላበቱ ሳይደርቅ ማለት የሃይቀው ላበት አይደለም የተፈለገው እዚህ ጋር ላ በተሳይቅ ማከፈለው ይባላል አታሎ ከፈለው ማለት ነው ታሎ ከፈለው ለማለት እንጂ ላብ ላይ ወጣውም ይችላል ሰውየው ካልወጣው አይሰጡም ማለት ነው አይደለም ወይም ደግሞ ላበት ካለ ሳይድርቅ መስጠት ግዴታ ማለት አይደለም የተፈለገ ወዳውኑ ከፈለው ስራውን እንዲያጠናቀቀ እንዲያጠናቀቀች ለማለት ነው የቅጥረኛ ደሞዝ መከፈል እንዳለበት ያሳያል ያው ቅድም የቀረኋቸው የቁርአን አንቀጾች ያዩ አለና መኑ አፉ ብለው ይቆል የሚለው ኢነላህ የአምሩኩም አን ተአዱል አማናት ኢላ አህሊሃ የሚለው ቁርአን መልእክት አጠቃላይ መከፈል እንዳለበት ያመለክታል ነው አንድ ሐዲስ ቅሩና እናቆማለን ኢንሻአላህ وعن, وعن أبي سعيد الخدري رضي الله عنه أن النبي صلى الله عليه وسلم قال من استأجر أجيرا فليسلم له أجورته, أجورته رواه عبد الرزاق وفيه انقطاع ووصله البيهقي من طريق أبي حنيفة ከአቡ ሰዒድ ኹድሪ ተዘገበ ስራቸውን አለህላቸውና ነብዩ ሰለላሁ ዐለይሂ ወሰለም ይቀጥለው ተናግረዋል ማን ይስተጀራ አጂራን ቅጥረኛን የቀጠረ ሰው ፋሊሰም له اجرته ደሞዙን ይሄን ያክል ብሎ ይንገረው እቺን ስራ ስራልኝ ይሄን ያከፍላለሁ አሁን ቀጣሪ ይንገረው ይያሉ ነው ተቀጣሪ ራስን ሳይከፈለው መች ሳይነገረው መች ይሰራል የአንድ ብሔር ወታደር ወታደርነት ሄዶ ናምሽ ቆፍር ተባለና እሺ ዋጋ እንስማማ ይባላል እና ተቀጣሪው ሰው ራሱ ደሞዙን ሳይግባባ መጀመር የለበትም ኋላ ስለሚያጨቃጭቅ ቀጣሪውም ሰው ከመቅጠሩ በፊትና ከስራው ከመጀመሩ በፊት እንከፍለ የሚያከነው ብሎ መናገር አለበት ነው አሁን ብዙ ጊዜ ቁርአን ማቅራት ላይ ያለው ችግር ይሄ ነው ቁርአን ሊያቀራቸው ሲሄድ ደሞዝ እንደሚከፍት አስቦ ነው እንጂ ካልከፈሉት ሊያቀራ የማይፈልግ ሰው አለ ያ ሰው ደሞዙን አስቦ ተነጋግሮ መሆን አለበት ሳይነጋገር ማቅራት አይሆንም በማንዳንዶቹ ደሞዝ ካልተቆረጠ አይቻልም እስከማለት ደዋል እና ይሄ ሐዲስ رواه عبد الرزاق وفي انقطاع መቋረጥ አለበት ሰነዱ ላይ ነው የሚለው በሐቂ ቀጥላገው ዘግቦት ነበር በአቡ ሐኒፋ መንገድ በኩል እሱም ያን ያክል ነው የሚመሰገን ሐዲስ አይደለም ሰነዱ ማለት ነው ማዕነ الحديث ግን ጥሩ ነው የቅጥረኛ የቀጠረ ሰው ፈሊሰሚ له ይሰሚ ማት ይሄን ያክል ከፋለው ብሎ ይንገረው ማለት ነው እጅረተው ደሞዙን فيه دليل على وجوب معرفه قدر الاجره በስንት እንደሚሰራው በስንት ስንት እንደሚከፈለው ማወቅ አለበት ቀጣሪና ተቀጣሪ በዋጋ ስምምነት ሳይደርሱ ወደ ስራ መግባት يفضي الى النزاع ወደ ጭቅጭቅና ወደ ክስ ነው የሚያመጣው የሰዎች ማህበራዊ ጉዳይ መፈረካከስ ነው የሚያመጣው ወከማ ተጅቡ ማሪፈቱ ወጅራ ደሞዙ መታወቅ የግድ እንደሚሆነው ሁሉ አይዶን ማሪፈቱ መንፈዓት ማቁድ عليها ጥቅሙ መታወቅ አለበት ጥቅሙ ማለት የሚሰራው ነገር ይሄንን የምሰራው ከዚህ በታች አይደለም ከዚህም በላይ አይደለም ተብሎ መነገር አለበት የስራውም ድርሻ እንደዚህ ይሄ ካልሆነ ስራ ላይ መግባት ሌላ ችግር ስለሚያመጣ አይቻልም እዚህ ጋር ዑለማዎች የሚያነሳቸው መስፈርቶች አሉ ወተስሑ الإجارة بثلاثه شروط ይላሉ በሶስት መስፈርት መቅጠር መቀጠር ይቻላል አንደኛ ማዕሪፈቱ መንፈዓ ጥቅሙ መታወቅ አለበት ከሱክና ዳሪን ይችን ስራ ከሰራህልኝ በእኔ ቤት ውስጥ ለስድስት ወር ለአንድ ወር ለአንድ አመት እንድትቀመጥ አደርጋለሁ እ ተብሎ እንደዚህ መታወቅ አለበት ማለት ነው ማዕሪፈቱ እጅራ ዋጋ የሚከፈል ከሆነ ይሄን ያህል ተብሎ መታወቅ አለበት ሌላው نفع العين في نفع العين ኢባሃ في نفع العين ማለት የሚሰራው ነገር ሐላል መሆን አለበት ሙባህ መሆን አለበት حرام ነገር ላይ አይቻልም ለምሳሌ ሙዚቃ ናና ለሰርግ ዝፈንልኝ ይሄን ያለ ተፍላል ይቻላል ሌላው ቤቱን ለቤተክርስቲያን ማከራየት ወይም ለአረቂ መሸጫ አይቻልም ይጃራ ነው ቤት ማከራየት ይቻላል ነገር ግን ለሐራም ነገር ማከራየት አይቻልም እንግዲህ ተቀጣሪው የሚሰራቸው ስራዎች ቀጣሪው የሚቀጥርበት ስራ ሙባህ መሆን የግድ ነው ይሄ ካልሆነ መቅጠር መቀጠር አይቻልም ይለናል وصلى الله وسلم على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله وبركاته